يا فقه تمرت قطر بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين آه بزاريو آه يتمهرت كفل بزتنا نعو كفل يتمهرت بروغرام يمن مارو كم رافعان سبات تنعون رأسي هنا الباب السابع في الغسل ሰባተኛው ርዕስ ስለ ትጥበት የምንማርበት ነው። ወፊህ መሳኢሉ እዚህ ባብ ስር እዚህ ንዑስ ርዕስ ስር ብዙ ነጥቦች ያሉ ሲሆን አልመሰልቱ ልኡላ የመጀመሪያው ነጥብ ማዕነ ልጉስሊ ወሑክሚሂ ወደሊሊሂ ትጥበት ማለት ምን ማለት ነው? የትጥበትስ ሕክሙ ድንጋጌው ምንድን ነው? ትጥበት ላለው ለግዴታነቱ መረጃው ምንድን ነው የሚለውን እነኚህ ሶስት ነገሮች በእነዚህ በዚህ ነጥብ ስር የምናያቸው ናቸው። ትጥበት ማለት ገሰለ የሚለው ግስ ስርወ ቃል ሲሆን ገሰለ ሸይአ የግሲልሁ ገስለን ወጉስለን ወሁወ ተማሙ ገስል ልጀሰዲ ኩሊሂ ሰውነትን ሙሉ ማጠብ ማለት ነው። يشرع فتشو تعميم البدن بالماء وهان من دنو سونة بوها ما الدارسنو أو استعمال ماء طهور في جميع البدن وإن نسوه يفنن وها من لا سونة لاي متكمنو على صفة مخصوصة على وجه التعبد لله سبحانه الله سبحانه وتعالى مملك أسبونا نيتو بتليه نيتا በሰውነትን በውሃ ዳርሶ ማጠብ ማለት ነው። እንግዲህ ጥጥበት ማለት የሸሪዓ ፍቹ ይሄ ነው። የትጥበት ድንጋጌው ምንድን ነው? ሁክሙ ምንድን ነው? ወልጉስሉ ዋጅቡን ኢዛ ውጅደ ሰበቡ ሊውጁብህ ትጥበትን የሚያስወጅብ ትጥበትን ግዴታ የሚያደርግ ነገር ሲከሰት መታጠብ ግዴታ ነው። ሊቀውሊህ ተዓላ ወኢን ኩንቱም ጁኑበን ፈጠኸሩ ሴት ጋር በመገናኘት ወይንም በሌላ ምክንያት ጀናባ ከሆናችሁ ታጠቡ ይላል አላህ ስብሓንሁ ወተዓላ والأحاديث التي وردت في كيفية الغسل عن عدد من الصحابة نقلا عن رسول الله صلى الله عليه وسلم دالة على وجوبه የነቢዩ አለይሂ ሰላቱ ወሰላም ትጥበትና አስተጣጠብን በተመለከተ ከብዙ ሰሃቦች ብዙዎች ሰሃቦች ከነቢዩ አለይሂ ሰላቱ ወሰላም ወስደው ያወሯቸው ሐዲሶች ለግዴታነቱ መረጃዎች ናቸው። ወሰየእቲ ጠረፉ ሚንሃ ቀሪበን ኢንሻ እንግዲህ የተወሰነው እዚሁ ከዚሁ ርዕስ ውስጥ ሳንወጣ መረጃዎቹ የሐዲስ መረጃዎቹ ይመጣሉ ኢንሻአላሁ ተዓላ። ትጥበት ማለት ማዕናው ትርጉሙ ይሄ ከሆነ ሁክሙ ግዴታ ከሆነ ትጥበትን ግዴታ የሚያደርጉት ነገሮች ምን ምንድን ናቸው? አስባቦቹ፣ ምክንያቶቹ ትጥበት ግዴታ እንዲሆን የሚያደርጉት ምን ምንድን ናቸው የሚለውን ስናይ ويجب الغسل للأسباب الآتية ትጥበት ለሚከተሉት በሚከተሉት ምክንያቶች ግዴታ ይሆናል። አንደኛ خروج المني من مخرجه እንግዲህ የ sperm መውጣት ፍትወት ይሉታል በአማርኛ ወይንም የዘር ፈሳሽ የዘር ፍሬ ከሴት ይሁን ከወንድ ከወጣ መንዩ መውጣቱ ትጥበት ግዴታ ለመሆኑ ምክንያት ይሆናል ማለት ነው። ወዩሽተረጡ አን ዲፍቀን ቢለዘትን ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ ስሜት በሚሰጥ መልኩ ተስፈንጥሮ መውጣቱ ሸርጥ ነው። እንግዲህ መንይነቱ የሚታወቀው ይህ በዚህ ነው ማለት ነው። አንደኛ የመስፈንጠር ባህሪ ያለው፣ ሁለተኛ የተለዙዝ ስሜት የመርካት ባህሪ ያለው። በዚህ መልኩ ያ የወጣው የዘር ፈሳሽ ትጥበትን ግዴታ ያደርጋል ማለት ነው። እንግዲህ መረጃውም ወኢንኩንቱም ጁኑበን ፈጠሀሩ በተደጋጋሚ ይሄ አያ ተገልጿል። የአላህ ስብሓነሁ ወተዓላ ፈጠሀሩ ብሎ ታጠቡ ብሎ ስላዘዘ ማለት ነው። ولقوله صلى الله عليه وسلم نبي عليه الصلاة والسلام بلوال لعلي رضي الله عنه لعلي بن أبي طالب إذا فضخت الماء ፈግተሲል ውሃን ያስፈነጠርክ ጊዜ ማለት ተስፈንጥሮ የወጣ ጊዜ ካንተ ተስፈንጥሮ የወጣ ጊዜ ፈግተሲል ታጠብ ብለውታል ረሱሉ ዓለይሂ ሰላቱ ወሰላም። ይሄም ትዕዛዝ ነው። መንይ መውጣቱ ትጥበት ግዴታ ያደርጋል ለሚለው መረጃ ማለት ነው። ማለም የኩን ናኢመን እንግዲህ በእንቅልፍ ልቡ ካልሆነ ይሄ ነገር ላይታወቀው ይችላል። በእንቅልፉ ልቡ ያለ ሰው ማለት ነው እንጂ በእንቅልፍ ልቡ መንይ መውጣት ትጥበት አያስወጅብም ማለት አይደለም። ትጥበት በውንም ይሁን በህልሙ መንይ ከወጣው ትጥበት ግዴታ ነው። ሆኖም እነኚህ ምልክቶች የመስፈንጠር ባህሪና የተለዝዝ ባህሪ በእንቅልፍ ውስጥ ያለ ሰው ላይከሰቱ ይችላሉ፣ ላያውቃቸው ይችላል ማለት ነው። ፈላ ቱሽተረጡ ለዘቱ እንቅልፍ ልቡ ያለ ሰው ተለዙዝ ስሜት ወይንም ደግሞ ምንድነው የመርካት ባህሪ ከእሱ አይጠበቅም። ለምን ሊአነ ናኢመ ቀድ ላ ዩሒሱ ብሂ መውጣቱን ራሱ በእንቅልፍ ልቡ ያለ ሰው ላያውቀው ይችላልና ሊቀውሊህ ሰለላሁ ዐለይሂ ወሰለም ለማ ሱኢለ ነቢዩ ዐለይሂ ሰላቱ ሰላም በተጠየቁ ጊዜ ሙስሊም በጠየቀቻቸው ጊዜ هل على المرأة غسل إذا احتلمت ሴት ልጅ በእንቅልፍ ልቧ የግብረ ስጋ ግንኙነት ስታደርግ ብታይ ትጥበት ግዴታ ይሆንባታልን ብላ ጠየቀች። ነቢዩም ዓለይሂ ሰላቱ ወሰላም በማለት መለሱ፣ ቃለ ነዓም ኢዛ ረአት ልማአ፣ አዎ ትጥበት ይወጅብባታል። ነገር ግን ፈሳሽን የዘር ፈሳሽን ፍቶትን ማለት ነው ያየች እንደሆነ ብለዋል። ወሃዳ ኩሉሁ ሙጅመዑን አለይህ እነኚህ ሁሎቹም ዑለማዎች የተስማሙባቸው ሶሒህ የሆኑ መረጃዎች ናቸውና የመንይ መውጣት ለትጥበት አንዱ ምክንያት ነው ማለት ነው። ያ መንዩ ከሰውየው ከሴትም ይሁን ከወንድ የወጣው በውንም ይሁን በህልሙ መንዩ መውጣቱ ብቻ مني መሆኑ ከታወቀ sperm የዘር ፈሳሽ መሆኑ ከታወቀ ምልክቶቹ ካሉ መታጠብ ግዴታ ይሆናል ማለት ነው። ሁለተኛ تغييب حشفة الذكر كلها أو قدرها في الفرج አንድ የአንድ ወንድ ልጅ ብልት እክርክሩ ድረስ ጫፉ ሴቷ ብልት ውስጥ ከገባ ትጥበት ግዴታ ይሆናል ወይን ለም ያሕሱል ኢንዛሉን እንግዲህ የዘር ፈሳሽ መውረድ መፍሰስ እንኳን ባይከሰት ባይገኝ ሊቀውልህ صلى الله عليه وسلم ነቢዩ عليه الصلاة والسلام ምን ብለዋል ኢዳ ጀለሰ በይነ ሹዓቢሃ አልአርበዓቲ አራቶቹ ጫፎቿ መሀል የተቀመጠ ጊዜና ወይንም አራቶቹ ሸንኮሮቿ ይላሉ ጭኗ መካከል የተቀመጠ ጊዜና ثم جاهدها ይላል አንዳንዱ ሪዋያ እና የታገላት ጊዜ ይላል። ይሄኛው ሪዋያ ደግሞ ወመሰል ኺታኑ ልኺታና ግርዝና ግርዝ የሴቷና የወንዱ ብልት የተገናኘ ጊዜ ወጀበ ልጉስሉ ትጥበት ግዴታ ሆኗል። لكن لا يجب الغسل في هذه الحالة إلا ابن عشر إلا ابن عشر أو بنت تسع فما فوق ይሄ ግብረ ስጋ ግንኙነት በመፈጸም ውሃ ምንድን ነው مني እንኳን ባይወጣ ትጥበት ይወጅባል ስንል ለአቅመ አዳምና ለአቅመ ሔዋን በደረሱ ሰዎች ላይ መሆኑ ልብ ሊባል ይገባል። ሶስተኛ إسلام الكافر ولو كان مرتدا። አንድ ከሃዲ የሆነ ሰው ወደ እስልምና ሲገባ አስሉ ከሃዲ የሆነም ቢሆን ከእስልምና ወደ ሌላ እምነት ገብቶ የተመለሰም ሰው ይሁን በመስለሙ ትጥበት ግዴታ ይሆንበታል። ለምን? ሊአነ ነቢይ ሰለላሁ ዐለይሂ ወሰለም አመረ ቀይስ ብን ዓሲምን ሂነ አስለመ እየቅተሲለ ቀይስ ብን ዓሲም የሚባለው ሰው እስልምናን በተቀበለ ጊዜ እንዲታጠብ ነቢዩ ዐለይሂ ሰላቱ ወሰላም አዘውታልና ማለት ነው። አራተኛ እንቂጣዑ ደሚል ሐይድ ወኒፋስ የወር አበባ ደም ወይንም ደግሞ የወሊድ ደም መቆም ነው። ይሄ ሲፈስ የቆየው የወር አበባ ደም ወይንም የወሊድ ደም በሚቆም ጊዜ መታጠብ ግዴታ ይሆናል ማለት ነው። ሊሐዲት ዓኢሸተ አነ ነቢይ ሰለላሁ ዐለይሂ ወሰለም አይሻ ባወሩት ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም ቃለ لفاطمة بنت أبي حبيش ፋጢማ ቢንቱ አቢ ሑበይሽ ለምትባል ሰሓቢያ እንዲህ አሏት إذا أقبلت الحيضة فدعي الصلاة የወር አበባሽ በመጣች ጊዜ ሰላትን ተይ። وإذا أدبرت የወር አበባው ባበቃና በለቀቀች ጊዜ ፈቅተሲሊ ወሰሊ ታጠቢና ስገጂ ብለዋታል። ወኒፋሱ ካልሐይድ ቢልኢጅማ እንግዲህ የወሊድ ደም ሑክሙ ልክ እንደ አደፍ እንደ ወር አበባ ነው ማለት ነው። አምስተኛ ትጥበትን ግዴታ ከሚያደርጉ ነገሮች አልመውቱ ሞት ነው። እንግዲህ አንድ ሰው ሲሞት በህይወት ያሉ ሰዎች እሱን ማጠብ፣ መገነዝ፣ እላው ላይ መስገድና መቅበር ግዴታ ይሆንባቸዋል። ፈርዶል ኪፋያ ነው። ስለዚህ አንዱ ትጥበትን ከሚያስወጅቡ ግዴታ ከሚያደርጉ ነገሮች ሞት ነው። ሊቀውሊህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ምን ብለዋል? ፊ ሐዲስ ገስሊ ብነትህ ዘይነበ ዘይነብ ልጃቸውን ሰሓቢያት ሴት ሰሓባዎች በሚያጥቧት ጊዜ ሒነ ትውፍየት በሞተች ጊዜና ሰሓቢያት ሴት ሰሓባዎች በሚያጥቧት ጊዜ ምናሏቸው አሏቸው? እግሲልነሃ እጠቧት አሉ። ትእዛዝ ነው። ወቃለ ፊል ሙሕሪሚ አንድ ሐጅ አህርሞ የሞተ ሰው ደግሞ በሱ ጉዳይ ላይ ደግሞ ምን ብለዋል? ኢግሲሉሁ ቢማኢን ወሲድሪን በውሃና በቁርቁራ አጠቡት ብለዋል። እንግዲህ ይሄ ትእዛዝ ታዟል። ምክንያቱ ይሄ ነው ያ ነው የሚባል ነገር አይደለም። ነቢዩ ያዘዙትን አለይሂ ሰላቱ ወሰላም ሸርዕ ግዴታ ያደረገውን ነገር መፈጸም ወዛሊከ ተዓቡደን እንግዲህ ትእዛዝን ከመፈጸም አንጻር ትእዛዝን መፈጸም ደግሞ አምልኮ ዒባዳ ከመሆኑ አንጻር ይሄን መፈጸም ግዴታ ይሆናል ማለት ነው። እንግዲህ መጨረሻው እና አምስተኛው ትጥበትን ግዴታ ከሚያደርጉ ነገሮች ሞት ነው ማለት ነው። አልመስአለቱ ሳኒያ ሁለተኛው ነጥብ ፊ ሽፈት ልስሊ ወከይፍየቲህ አስተጣጠብን በተመለከተ ደግሞ የምናየው ነው የሚሆነው ሊልስሊ ምን አልጀናበቲ ከይፍየታን ከጀናባ በምንታጠብበት ጊዜ ሁለት አይነት የአስተጣጠብ ዘዬዎች አሉ ከይፍየቱ እስትሕባብን ወከይፍየቱ ኢጃብ አንዱ ግዴታነቱን ለማውረድ የምናደርገው ትጥበት ሲሆን ሌላው ደግሞ የተወደደ የሆነ ማለት ነይቶ በውሃ ሰውነትን ማዳረስ ጀናባውን ያነሳል ዩጅዚኡሁ። ሆኖም ግን ነቢዩ ዓለይሂ ሰላቱ ወሰላም እንዳደረጉት ሁሉንም ስቴፕ ተከትሎ መፈጸም የተወደደ ይሆናል። አማ ከይፍየቱ ልእስትሕባቢ የተወደደ የሚባለው የአስተጣጠብ ሁኔታ ፈህየ አን የግሲለ የደይህ መጀመሪያ ሁለት እጆቹን መዳፎቹን ያጥባል። ثم يغسل فرجه ከዛ እስቲንጃ ያደርጋል። ወማ አሳበሁ ሚን አልአዛ የነካውን ቆሻሻ ያስወግዳል። ثم يتوضأ ከዚያ ደግሞ ውዱአሁ ሊሰላት ልክ ለሰላት ውዱ እንደሚያደርገው ውዱ ያደርጋል። ثم يأخذ بيده ماء ውሃን በእጁ ይዘግንና ፈዩኸልሉ ብሂ ሸዕረ ረእሲሂ የራሱን ጸጉር እየፈለፈለ እጁን ውስጥ እያስገባ ያጥባል። ሙድኪለን አሳቢዐሁ ፊ ኡሱል ሸዕሪ ሐታ የርውየ በሸረተሁ ውሃው ከጸጉሩ አልፎ ሰውነቱ እስከሚደርስ ድረስ ጣቱን እያስገባ ራሱን ያጥባል። ثم يحث على رأسه ثلاث حثيات ከዚያም ሶስት ጊዜ ራሱ ላይ ውሃን እየዘገነ ማፍሰስና ثم يفيض الماء على سائر جسده ከዚያም ተቀረው ሰውነቱ ላይ ውሃን ማፍሰስ ነው። لحديث عائشة المتفق عليه عائشة رضي الله عنها ያወሩትና ቡኻሪና ሙስሊም የተስማሙበትን ሐዲስ መረጃ በማድረግ ወአማ ከይፍየቱ ልእጅዛኢ ያብቃቃል ተብሎ ደግሞ የሚባለው አየዑመ በደነሁ ቢልማ ሰውነቱን በውሃ ማዳረስ ነው። ኢብትዳአን መዓ ንየቲ ነይቶ በመጀመር ከመጀመሪያው لحديث ميمونة ميمونة رضي الله عنها زوج النبي عليه الصلاة والسلام باورت حديث وضع رسول الله صلى الله عليه وسلم وضوء الجنابة وضوء الجنابة يا جنابة متاتبيا وهاتشون اقاتشون ፈአፍረቀ ዐላ የደይህ እጆቻቸውን አጠቡ። ፈገሰለሃ መረተይን ሁለት ጊዜ ወይንም ሶስት ጊዜ አጠቡ። ثመ ተመضመض ከዚያ ተጉመጠመጡ። ወስተንሸቀ በአፍንጫቸው ውሃን ወሰዱና ቆሻሻን አስወጡ። ወገሰለ ወጅሀሁ ወዚራዐይህ ፊታቸውና ሁለት እጆቻቸውን አጠቡ። ثመ አፋض አልማእ ዐላ ረእሲህ ثመ ገሰለ ጀሰደሁ ከዛ ራሳቸው ላይ ውሃን አፈሰሱ። ከዛም የተቀረው ሰውነታቸው ላይ ፈአተይቱሁ ቢልሚንዲል ፎጣ ይዤ መጣሁና ልሰጣቸው ስል ፈለም ዩሪድሃ አልተቀበሉኝም፣ አልፈለጉትም። ወጀዓለ የንፉዱ ልማአ ቢየደይሂ ውሃውን በእጃቸው እየጠረጉ ያስፈነጥሩ ጀመረ ትላለች። ወሚስሉሁ ሐዲሱ ዓኢሸተ የዓይሻ ሐዲስ ደግሞ እንደዚሁ እዛ ውስጥ ምን አለ ثم يخلل شعره بيده حتى إذا ظن أنه قد أروى بشرته يراسون سأقول رفلف لنا يا تبال سونة لا يوها ومدرسون رقت أن ياسكم يهون درس كزيام أفاض عليه الماء ثلاث مرات سوس كزيب لو لا يوها نعفسونا ثم غسل سائر جسده لكزام الله سونة تاتشون يعتبون بربلوان ولا يجب على المرأة نقض شعرها في الغسل من الجنابة ሴት ልጅ ከጀናባ በምትታጠብበት ጊዜ የተሰራ ጸጉሯን መፍታት አትገደድም ويلزمها ذلك في الغسل من الحيض ሆኖም ከወር አበባ በምትታጠብበት ጊዜ ግን ይህንም ማድረግ ተገቢ ይሆናል لحديث أم سلمة قالت أم سلمة باورت حديث من الالو قالت قلت يا رسول الله يا الله ملك تنياه يا شوالنا النبي عليه الصلاة والسلام إني امرأة أشد ظفر رأسي أني يا راسي صغور مس راسي اثنين إن أفا لغسل الجنابة جنابا لم تاتب يعني صغري مفتات على ويبيت أي كواتشو قال نبي مارو عليه الصلاة والسلام لا مفتات لبشم ماي مفتات لبشم إنما يكفيكي አን ተሕቲ ዐላ ረእሲኪ ተላተ ሐሰያቲን ራስሽ ላይ ሶስት ጊዜ ዘግነሽ ጸጉሩ እንዲዳረስ አድርገሽ በማፍሰሱ በቂ ነው ثم تفيضين عليك الماء فتطهرين ከዚያም ሰውነትሽ ላይ ውሃን ታፈሽና ትታጠቢያለሽ በዚህም ትነጫለሽ ትነጽያለሽ ብለዋታል ጧራ ትሆኛለች ብለዋታል ይህ እንግዲህ የአስተጣጠብ ሁኔታን በተመለከተ ሲሆን አልመስአለቱ ሳሊሳ አልአግሳሉ ልሙስተሐባ እንግዲህ አሁን ያሳለፍነው ግዴታ የሆኑ እጥበቶችን ነው። መታጠብ ሱና የሚሆንባቸው ቦታዎች ደግሞ አሉ። እነሱን የምናይበት ነው የሚሆነው። ተቀደመ በያኑ ልአግሳል ልዋጅባ ግዴታ የሆኑ ትጥበቶች አሳልፈናል። ወአማ ልአግሳሉ ልመስኑነ ወልሙስተሐባ የተወደዱ የትጥበት አይነቶች ደግሞ አንደኛ አልእቅቲሳሉ ዒንደ ኩል ጅማዕን የግብረ ስጋ ግንኙነት በሚያደርግበት ጊዜ ሁሉ ከግብረ ስጋ ግንኙነት በኋላ መታጠብ لحديث أبي رافع أبو رافع باورد حديث أن النبي صلى الله عليه وسلم نبياتنا عليه الصلاة والسلام كان ذات ليلة يغتسل عند هذه وعند هذه ከሌሊቶች በአንድ ሌሊት ሚስቶቻቸው እያንዳንዶቻቸው ባለቤቶቻቸው ጋር በሚገናኙበት ጊዜ በእያንዳንዱ ግንኙነት ይታጠቡ ነበረ ቃለ ፈቁልቱ ያ ረሱላላህ አላ ተጅዓልሁ ዋሂደን ለምን የሁሉንም ትጥበት አንድ አድርገው በአንድ ጊዜ አይታጠቡትም ብያልኳቸዋል ቃለ ሃذ አዝካ ወአጥየቡ ወአጥሀሩ አዎ እንደሱም ይቻላል ግን ሃذ ይሄኛው ለየግብረ ስጋ ግንኙነቱ ግብረ ስጋ ግንኙነት ባደረገ ሁሉ ጊዜ መታጠብ አዝካ የበለጠ ንጹህና መልካም ነውና ነው አሉት ረሱሉ አለይሂ ሰላቱ ወሰላም። ይሄም እንግዲህ ለሚችል ሰው መታጠቡ የተወደደ ይሆናል ማለት ነው። ሶስተኛው አልጉስሉ ሊልጁሙዓቲ ለጁሙዓ መታጠብ ነው። ሊቀውሊሂ ሰለላሁ አለይሂ ወሰለም ነቢዩ አለይሂ ሰላቱ ወሰላም ምን ይላሉ? ኢዛ ጃአ አሐዱኩም ልጁሙዓተ ፈልየግተሲል ከእናንተ ጁሙዓን ለመምጣት ያሰበ ጊዜ ይታጠብ ብለዋል ወሁወ አከዱ ልአቅሳል ልሙስተሐባ እንግዲህ የተወደዱ ከሆኑ ትጥበቶቹ ሁሉ እጅግ በጣም የተከበደው ሱና በጣም የተወደደው ትጥበት ይሄ ነው ዳውም ነቢዩ አለይሂ ሰላቱ ወሰላም ጉስሉ የውም ልጁሙዓቲ ዋጅቡን አላ ኩሊ ሙሕተሊሚን የሚል ሪዋያ አለ እና የጁሙዓ ትጥበት በጣም የተወደደ ነው ማለት ነው ሶስተኛው አልእክትሳሉ ልልዒደይን ለሁለት ዒዶች ለዒድ አልፊጥርም ለዒድ አልአድሓም መታጠብ ሱና ነው አራተኛ አልእክትሳሉ ዕንደ ልኢሕራም ቢልዑምረቲ ወልሐጂ ለዑምራና ለሐጅ በሚነይትና ኢሕራም በሚያደርግ ጊዜ መታጠብ ሱና ነው ለምን ፈኢነሁ صلى الله عليه وسلم يغتسل لإحرامه ነቢዩ عليه الصلاة والسلام ሐጅና ዑምራን ሲያህርሙ ታጥበዋልና ማለት ነው አምስተኛ አልጉስሉ ሚን ጉስል ልመይቲ ጀናዛን ያጠበ ሰው ደግሞ አሁንም መታጠብ የተወደደ ነው ሊቀውሊህ صلى الله عليه وسلم ነቢዩ عليه الصلاة والسلام من غسل ميتا فليغتسل ጀናዛን ያጠበ ሰው ይታጠብ ብለዋልና ማለት ነው እንግዲህ እነኚህ ሱና የሆኑ ትጥበቶች ናቸው አልመስአለቱ ራቢዓ አራተኛው ነጥብ الأحكام المترتبة الأحكام المترتبة على من وجب عليه الغسل تطبت የወጀበበት ሰው ጀናባ ያለበት ሰው እሱን መስራት የማይፈቀድለት ነገሮች የማይፈቀዱ ነገሮች እነሱን በተመለከተ የምናይበት ነጥብ ነው ይሄ الأحكام المترتبة على ذلك يمكن إجمالها فيما يأتي እንግዲህ ጀናባ ያለበት ሰው ያለበትን ሁክም በተመለከተ በሚከተለው መልኩ ጠቅለል አድርጎ ማቅረብ ይቻላል። አንደኛ ጀናባ ያለበት ሰው ላ የጁዙ ለሁ ልሙክቱ ፊ ልመስጅዲ ኢላ ዓቢር ሰቢል እንግዲህ እያለፈ ካልሆነ በስተቀር መስጅድ ውስጥ መቀመጥ አይፈቀድለትም። ሊቀውሊህ ተዓላ ወላ ጁኑበን ኢላ ዓቢሪ ሰቢል ሐታ ተግተሲሉ እንግዲህ ጀናባ ካለባችሁ መስጅድ ውስጥ ኃላፊዎች መንገድ ኃላፊዎች ሆናችሁ ካልሆነ በስተቀር እስከምትታጠቡ ድረስ ዛ መቀመጥ አይፈቀድም የሚለውን የቁርአን አያ መረጃ በማድረግ ማለት ነው። ፈኢዳ ተወአ ጃዘ ለሁል ሙክቱ ፊል መስጂድ እንግዲህ መታጠብ ካልቻለ መስጂድ ከመቀመጥ ውጭ ሌላ አማራጭ ከሌለው ውዱ አድርጎ መቀመጥ ይችላል ሊሱቡት ዛሊከ አን ጀማዓት ሚን አሰሓበት ዐላ አህድ ነቢይ ሰለላሁ ዐለይሂ ወሰለም ይህም እንግዲህ በነቢዩ ጊዜ ዐለይሂ ሰላቱ ወሰላም ከሰሓቦቹ ስለተገኘና ወሊአነ ልውዱአ ዩኸፊፉ ልሐደተ ወልውዱ አሐዱ ጠሁረይን ውዱ ከሁለቶቹ ሐደስን ከሚያነሱ ነገሮች አንዱ በመሆኑና ጀናባውን ያቃልለዋል ተብሎ ስለሚታሰብ ይላሉ። ይሄ የዑለማዎች እጅቲሃድ ነው። ሁለተኛው ላ የጁዙ ለሁ መሱል ሙስሐፊ ቁርአንን መንካት አይፈቀድለትም ውዱ የሌለው ሰው ሊቀውሊህ ተዓላ ላ የመሱሁ ኢላ ልሙጠሀሩን ይህን አያ አሳልፈናል ወቀውሊህ صለ ላሁ ለ ወሰለም ላ የመሱ ልሙስሐፈ ኢላ ጣሂር ቁርአንን ንጹህ የሆነ ሰው እንጂ ሊነካው አይገባም የሚለውን የነቢዩን ሐዲስም መረጃ በማድረግ ማለት ነው ሶስተኛው ላ የጁዙ ለሁ ቂራአቱ ልቁርአን ጀናባ ያለበት ሰው ቁርአን መቅራት አይፈቀድለትም فلا يقرأ الجنوب شيئا من القرآن جنابا يالبسو منم منم ياكل بهن ينسم يبزام قرآن مقرات هيفكر اللتم حتى يغتسل اسكم يتاتب درس لحديث علي علي بن أبي طالب تاوروتن حديث من رجاب مدرك من إلى علي قال كان عليه الصلاة والسلام لا يمنعه من قراءة القرآن شيء إلا الجنابة ቁርአንን ከመቅራት ነቢዩን አለይሂ ሰላቱ ወሰላም የሚያግዳቸው አልነበረም፣ ጀናባ ቢሆን እንጂ በጀናባ እያሉ ቁርአን አይቀሩም ነበር ማለት ነው። ወሊአነ ፊ መንዒሂ ሚን አልቁርአን ሐሰን ለሁ ዐለ አልሙባደረቲ ለልእግቲሳል። እንግዲህ ቁርአንን እንዳይቀራ መከልከሉ ጀናባ ያለበት ሰው ቶሎ ብሎ ወደ ትጥበቱ እንዲሄድም ይጋብዘዋልና ማለት ነው። ወኢዛለት ልማኒዕ ለሁ ሚን ልቅራአቲ ቁርአንን መቅራትን የሚከለክለውን ነገር ወደ ማስወገድ ይቻኮላልና ማለት ነው። ሌላው ወያሕሩሙ ዓለይህ አይን ሌላም እንግዲህ በጀናባ ሆኖ የሚከለከሉ ነገሮች ሌላው አራተኛው አሰላቱ ሰላት መስገድም እንደዚሁ የተከለከለ ነው በጀናባ ወጥዋፉ ቢልበይቲ በይቱላህን መዞር ካዕባን መዞር ጥዋፍ ማድረግም እንደዚሁ የተከለከለ ነው። كما سبق بيان ذلك عند الكلام على مسألة ما يجب له الوضوء من الباب الخامس አምስተኛው ርዕስ ላይ ውዱ ግዴታ የሚሆንበት ሰው ብለን ያልነው ላይ እንደተገለጸው ማለት ነው እንግዲህ ለዛሬው ክፍል ዘጠኝ እዚህ ላይ ያበቃል جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته